ዛሬ በዋና የመወያያ ርዕስነት ነው። ሰላማዊ ትግልን የሚመለከት ነው። ሰላማዊ ትግል እንዲሳካ የሚያስፈልጉት ግብአቶች ምንድናቸው? እንዳይደናቀፍ ደግሞ ሊወሰዱ የሚገባቸው ጥንቃቄዎች የትኞቹ ናቸው? በሚለው ዙሪያ ላይ በዛ ላይ እንሄዳለን። ሰላማዊ ትግል ዛሬ በከፍተኛ ሁኔታ በሰፊው ኢትዮጵያውያኖች እያካሄዱት ያለው የትግል አይነት ነው። ሙስሊሞች በከፍተኛ ሁኔታ ለዚህ ትግል መስዋዕትነትን ከፍለው ይህንንም ትግል እያካሄዱት የተለያዩ ውጤቶችን የሚያስመዘገቡበት ነው። ኢትዮጵያውያን እንደ ዜጋ በተለያዩ የፖለቲካ ፓርቲዎች ተደራጅተው በተለያዩ ማዕከላት ሆነው በዚሁ በሰላማዊ ትግል ውስጥ እያለፉ መስዋዕትነትን እየከፈሉ ነው። ጋዜጠኞች እንዲሁም ደግሞ የተለያዩ ተቋማት በዚሁ ሰላማዊ ትግል በሚወስደው መንገድ እየሄዱ እንግዲህ የራሳቸውን አስተዋጽኦ እያበረከቱ ያሉበት ሁኔታ ነው ያለው። ይህ ሰላማዊ ትግል አንዳንድ ጊዜ ከሚያመጣው ውጤት ወይንም ከሚደርስበት ወይንም ሰዎች ላይ ከሚፈጥረውና ከሚከሰተው አደጋ አንጻር ብዙዎች ሲኮኑኑትም ይታያል። ስለዚህ ሰላማዊ ትግል አነጋጋሪ ነው፣ እጅግ በጣም አነጋጋሪ ነው። ብዙዎች የሚነጋገሩበት ነው። ሰላማዊ ትግል ሰፊ ታሪክ ያለው ነው። ሰላማዊ ትግል የታወቁ ስመጥር የሆኑ ጀግኖች ያሉት የትግል ዘርፍ ነው። እንደተባለውም ሰላማዊ ትግል እንደ ቦታው እንደየሀገሩ እንደየዘመኑ የሚያስከፍለው መስዋዕትነት ብዙ ነው ስለዚህ እዳው ቀላል አይደለም እና ሰላማዊ ትግል ግን እንዲሳካ ግብአቶቹ ምንድናቸው ዋና ዋናዎቹ እንዲሁም ደግሞ ይህ ትግል እንዳይደናቀፍ ሊወሰዱ የሚገባቸው ጥንቃቄዎች ምንድናቸው በሚለው ዙሪያ ዛሬ እንደዚሁ ውይይት ይኖረናል የራዲዮ ነጃሺ ባልደረባና ዋና አዘጋጅ ዛሬ በዚህ ጉዳይ ላይ ተዘጋጅቷል። ይዞልን እንግዲህ ይቀርባል። ጉዞ ረጅም ነው፣ አስቸጋሪ መንገድ ትዕግስት ሚያሳጣ በጽናት ለመንጎድ አልጋ በአልጋ ይደል የሚመች ሚዳላ አስቸኳይ እንዲሆን እናስብ ጠቅላላ አንድ የሰላማዊ ትግል ከግቡ እንዲደርስ መሟላት ያለባቸው ነገሮች አሉ ማለት ሁሉም መሟላት ያለባቸው ነገሮች በሙሉ መቶ መቶ መሟላት አለባቸው ወይም ይሟላሉ ማለት አይደለም። አንዳንድ ነገሮች ቲዮሬቲካል ናቸው ወይንም ideal type ኦች ናቸው። ከዛም አንጻር መታየት አለባቸው ማለት ነው እና እንግዲህ እነዚህ ይህንን ጥያቄ ለመመለስ በመጀመሪያ ሰላማዊ ትግል ሰላማዊ ትግል ለምን ነው successful የሚሆነው ማለት እኛ እስካሁን እናውቀው ምንድነው አንዱ ሌላኛውን group ያው በጉልበት ሲያስገብረው በጉልበት በመሳሪያ ኃይል ወይንም በጡንቻ በምናምን ሲያሸንፍ ነው የምናውቀው እና በኋላ ግን ይሄ ሰላማዊ ትግል እንቅስቃሴ የስትራቴጂ ተጀምሮ successful የሆነበት ሁኔታ አለ የተለያዩ ታሪክ አጋጣሚዎች አሉ ማለት ነው ይሄ የሰላማዊ ትግል ተተግብሮ ወደ ውጤት ያደረሰበትና ይህ ሲሆን እንግዲህ ለምንድን ነው ብሎ መጠየቅ ተገቢ ጥያቄ ይመስለኛል። ምክንያቱም ምንድነው ለሰላማዊ ትግል ማለት መሳሪያ የለበትም፣ ጦር አይወረወርበትም፣ ወይ ጥይት አይተኮስበትም። እንደውም ጦርም ሲወረወርብህ ድንጋይም ሲተኮስብህ ዝም ማላት ተቀብለህ ነገር ግን በያዝከው ጉዳይ ላይ የመቀጠል ሁኔታ ነው like አንደኛውን በጥፊ ሲሉ ሌላኛውን ሰጥተህ መቀጠል አይነት ማለት ነው እና ይሄ እንዴት ነው successful ሊሆን የሚችለው የሚለውን ነገር መመልከት ተገቢ ነው ማለት ነው እና እንግዲህ ይህንን ጥያቄ ስንመለከት በመጀመሪያ የምናገኘው ነገር ምንድነው ለዚህ ድል መሰረቱ የሞራል ጥንካሬው መሆን አለበት የሚል ሐሳብ ነው እና የሞራል ጥንካሬ ወይንም የሞራል የበላይነት ስንም ምን ማለታችን ነው ወይንም ደግሞ ይሄ የሞራል የበላይነት መሰረቱ ምንድነው ብሎ ደግሞ መጠየቅ ተገቢ ይሆናል ማለት ነውና ከዚህ አንፃር ምንድነው አንደኛ ያ የሞራል የበላይነቱን የሚሰጠው ይህ ትግል ትግሉ ይዞት የሚነሳው ነገር እንደ ዓለማዊ ከሆነ ማመለካከት ተገቢ ተደርጎ የሚወሰድ መሆኑ አላደም ይሄን ሰላማዊ ትግልን የሚያነሱት ሰዎች ይዘውት የተነሱት ጥያቄ ተገቢ ጥያቄ መሆኑ ነው ተገቢ የሚለው እንግዲህ of course ይተንተን ከተባለ በአጠቃላይ እንግዲህ ዓለማዊ ከሆነው አመለካከት ስንነሳ ለምሳሌ ራስን በራስ ማስተዳደር ተገቢ ጥያቄ ነው። ለምሳሌ ህንዶች የህንድን ሰላማዊ ትግል አብዮት ብንመለከት ይዞት የተነሳው ምንድነው ሰልፍ ሩል የሚል መፈክር ነው ይዞ የተነሳው። ቅኝ ግዛት መገዛት የለብንም የቅኝ ግዛት ያብቃ ህንዶች ራሳችንን በራሳችን እናስተዳድር ያ ሰብአዊ መብታችን ነው ብለው ነው የተነሱት እና ያ ጥያቄ ተገቢ ጥያቄ ነው ስለዚህም የሞራል የበላይነት ይሰጣል ማለት ነው ስለዚህም ሌሎችንም ተመሳሳይ የትግል እንትኖች ብንመለከት ለምሳሌ የአሜሪካውን የጥቁሮች የ civil right movement ብንወስድ ይዘውት የተነሱት ጥያቄ ምንድነው የአላለም በጥቁር በመሆናችን የሚደርስብን ጭቆና ይቅር እኛ ለማንኛውም የአሜሪካ ዜጋ የኩል የመከበር መብታችን የመከበር መብታችን በኩልነት ይከበር የሚል ጥያቄ ነው እና ጥያቄው morally right ነውና ስለዚህ ጥያቄው በዛ አይነት መልኩ ሲሆን የሞራል የበላይነት ስላለ ማለት ነው እንዲሁም የኢትዮጵያ የሙስሊሞች የድምጻችን ይሰማም ትግል ብንመለከት ጥያቄው የቀረበው ጥያቄ የሃይማኖት መብታችን ይከበር የሚል ነው እና ይሄ የሃይማኖት መብታችን ይከበር የሚለው ደግሞ ጥያቄ ልክ እንደ ሌሎቹ ጥያቄዎች በሙሉ ተገቢ የሆነ ጥያቄ ነው እንግዲህ የሰብአዊ መብት ይባል ወይንም የተባበሩት መንግስታት እንደዚህ ተሰብስበው ተገቢ ናቸው ብለው የሞራል መሰረት የሚሰጡ ቫልዩዎች ናቸው ተብለው ከተደነገጉት ነገሮች መካከል አንዱ በነፃ የእምነት የማምለክ መብት ነውና በዛ ያ በመሆኑ እንግዲህ የሞራል የበላይነት ይሰጣል ማለት ነው ሌላኛው ደግሞ እንግዲህ የሞራል የበላይነት የሚሰጠው ምንድነው ይዞት የሚነሳው ጥያቄ እንትን ነው ሁሉን የሚያካትት ነው ወይንም ደግሞ የ group መብትን በሚሆንበት ጊዜ ወይንም የ group ጥያቄም እንኳን ቢሆን የሌሎች መብት ላይ የሚረማመድ ወይንም በሌሎች ሂሳብ የራሱን ፍላጎት ለማሟላት በማቀድ የተነሳ አለመሆኑ ነው እንግዲህ የህንዶችን በጋንዲ የተመራውን የሰላማዊ ትግል ብንመለከት ይዞት የተነሳው ጥያቄ የህንዶች ራሳቸውን በራሳቸው የማስተዳደር መብታቸው ይከበር ነው እንጂ እዛ ውስጥ የተለያዩ ጎሳዎች አሉ፣ የተለያዩ ብሔሮች አሉ፣ የተለያዩ ሃይማኖቶች አሉ እና እነዛ ነጥሎ አንደኛው የአንደኛው የበላይ ይሁን፣ አንደኛው ገዢ አንደኛው ተገዢ ይሁን ምናምን የሚሳየው የሁሉም የዛች ሀገር ዜጋ ራሱን በራሱ የማስተዳደር መብት ይከበር ብሎ የተነሳ ነገር ነው። የአሜሪካውን ብንመለከተው የተነሳበት አላማ የጥቁሮች መብት ይከበር ሲል ነጮች ለዛ ሂሳብ ይክፈሉ ብሎ አይደለም የተነሳው የተነሳው የኛ መብታችን ልክ እንደናንተ ይከበር ከእናንተ የበለጠ ስለናንተ ይከበር ምክንያቱም ሁላችንም ሰዎች ነን እና በቀለም መለያየታችን አንዱን የበላይ አንዱን የበታች ያደርገው ከሚል መሰረታዊ ከሆነ ሀቅ በመነሳት የቀረበ ጥያቄ መሆኑ ነው። ሌላው ደግሞ ሶስተኛ ምንድነው ብዙ ጊዜ እንደዚህ አይነት ጥያቄ ሲነሱ በእርግጥ ሁሉ ጊዜም ባይሆን ብዙ ጊዜ ግን ምንድነው ሀገሪቱ ራሱ የምትከተልበትንም የስርዓት ወይም ደግሞ ህገ መንግስት ተገን ያደረገ መሆኑ ነው። ለምሳሌ የእንትንን ብንወስድ የአሜሪካንን ብንወስድ ሁሉም ሰው created equal ሁሉም ሰው እኩል ነው የተፈጠረው ምናምን የሚል ብዙ ንግግር አለበት የነሱ constitution constitution ላይ ሲታይና ያ ነገር ለምንድነው ማይተገበረውና ሁላችንም ሰዎች ነን ካልን ሁላችንም እኩል ነን እኩል የተፈጠርነው ካልን የሁላችንም መብት በእኩልነት የማይከበርበት ምንም ምክንያት የለም እና ያኛው ጥያቄ ራሱ ህጉም አላለም ራሱ የሀገሪቱ በማስተዳደር ላይ ያለው አካል ራሱ accept ያደረገው ያደረገውን መርህ ወይንም ደግሞ value ተገን ያደረገ መሆኑ ነው እና የኢትዮጵያ ሙስሊሞችንም ትግል ብንመለከት ከዚሁ ጋራ ተመሳሳይነት አለው በ constitution ኡ ላይ ሁሉም አላለም መንግስት በሃይማኖት አይገባም ሃይማኖት በመንግስት አይገባም ብሎ ያስቀምጠዋል። ነገር ግን በተግባር እየታየ ያለው ያው የመንግስትን ጣልቃ ገብነት ነው። ያ ማለት የሙስሊሙን ጥያቄ moral boost ይሰጠዋል። በሌላ አንጻር ግን የመንግስት መንግስትን በተቃራኒው መቀመጫ ላይ ያስቀምጠዋል ማለት ነው እና ይህ እንግዲህ እንትን ይሰጠዋል ማለት even የ Indian ኦችን እንኳን ብንመለከት ጋንዲ መጀመሪያ movement ኡን የጀመረው ከህንድ በፊት South Africa ውስጥ ነው እና South Africa ውስጥ ያነሳው ጥያቄ ምንድነው ምንድነው የብሪቲሽ ያው የ British Empire አለ እና የ empire ኡ ዜጎች በሙሉ እኩል መብት እንዳላቸው አድርጎ ይደነግጋል እና እሱ ደግሞ lawyer ነው እና ምንድነው እንግዲህ እኛም ሜምበር ኦፍ ዘ ኤምፓየር ነን እና ሜምበር ኦፍ ዘ ኤምፓየር ከሆነ ለምንድነው ከነጮቹ ያነሰ መብት የሚኖረን በሚል ነው በመጀመሪያ የተነሳው ማለት ነው እና እዚህ ላይ እንግዲህ መሰረት ያደረገው ራሱ ኤምፓየሩ ይዞት ከተነሳው constitution አንጻር ነው ማለት ነው እንግዲህ ይሄ እንግዲህ እንደ አላለም ለዚህ ትግል ማለት ለሰላማዊ ትግል ጥንካሬዎች መካከል እንግዲህ አንዱ የሆነውን የሞራል የበላይነት የሚለውን እስካሁን የተመለከት ነው። እንግዲህ ሌላው ይሄ የ ለዚህ ለሰላማዊ ትግል ጥንካሬ ምክንያት የሚሆነው ምንድነው? ከፍተኛ ቁጥር ያለውን የሰው ኃይል ማሰባሰብ መቻሉ ነው። እንግዲህ ቀደም ብሎ በተደረጉት የህንድን የሰላማዊ ትግል አብዮትም ሆነ እንዲሁም የአሜሪካን ሲቪል ራይት ሙቭመንት ብንመለከት ሁለቱንም አንድ የሚያደርጋቸው ምንድነው ብዙ ህዝብን mobilize ማድረግ ችለው ነበር ያው እንግዲህ mobilize ለማድረግ ራሱ የቀረበው ጥያቄ ያለው የ moral standard ትልቅ ሚና አለው ሆኖም ግን ብዙ ሰዎችን mobilize ማድረግ መቻሉ ለዛ ትግል ስኬታማነት ምክንያት ሆኗል ማለት ነው እና ለምሳሌ ይህንን ብንመለከት non cooperation እና non violence እና non cooperation ነው ምንድነው እኛ አንደባደብም ምንም አንልም እንደገና ደግሞ cooperate አናረግም በቃ እኛ እኮ በሚሊዮን በቢሊዮን የምንቆጠር ሰዎች ያኔ እንኳን ቢሊዮን አልነበሩም ብቻ ወደ 500 ሺህ ወይ ከዛ በላይ የሆኑን ሰዎች ጥቂት በመ በመቶ ሺህ የሚቆጠሩ እንግሊዞች ሊገዙን የሚችሉት እኮ እኛ ከተባበርናቸው ብቻ። እኛ ካልተባበርናቸው እንዴት ሊገዙን ይችላሉ? በቃ እኛ አንተባበርም፣ አልሰራም፣ ምንም አንልም ካልን ምንድነው የሆኑ በቃ እና ዘውል ሲ uh, uh, እንዴት ነው uh, ይሄ ያንን ሀገር ተቆጣጥረው እንትን መቆየት እንደማይችሉ ስለሚያውቁ ሀገራችን ለቀው ይወጣሉ የሚል በጣም simple ግን በጣም powerful የሆነ ስትራቴጂ ነው እና እንግዲህ ምንድነው ያ ስትራቴጂ ግን ተግባራዊ ሊሆን የሚችለው ምንድነው ብዙ ሰው mobilize ያደረግን እንደሆነ ትንሽ ሰው ከሆነ mobilize የሆነው ስራ ማቆም ብታደርግ ምን ብታደርግ የምታመጣው ለውጥ አይኖርም ምክንያቱም በቀላሉ ልትተካ ትችላለህ ማለት ነው ነገር ግን በጣም ከፍተኛ ቁጥር ያለው ሰው mobilize ከተደረገና ያ ህዝብ ደግሞ መሪዎቹ በስልጣን ላይ ያለው አካል ማለት ነው እና ስለዚህ ለሰላማዊ ትግል successful ነት ብዙ ሰው mobilize ማድረግ መቻል በጣም ወሳኝ ቁልፍ ሚና አለው ማለት ነው እና እነዛም successful የሆኑትም ከሆኑባቸው ምክንያቶች አንዱ ብዙ ሰው mobilize ማድረግ መቻላቸው ነው። ይሄ ትግል successful እንዲሆን ከሚያስፈልጉት ነገሮች መካከል አንደኛው ደግሞ ምንድነው የተለያዩ የህብረተሰብ ክፍሎችን mobilize ማድረግ መቻል ነው። ይሄ በጣም ቁልፍ ነገር ነው። ምክንያቱም አንድ ትግል ከግቡ እንዲደርስ ከተፈለገ ምንድነው ለምሳሌ የአንድ አይነት ብቻ የመደብ ሰዎች ያሰባሰበ ቢሆን ለምሳሌ middle class ኡን ብቻ ቢያሰባስብ የ middle class አብዮት ተብሎ ስም ይወጣለታል ማለት ነው እና እሱን እንደ አንድ category አስቀምጦ ከሌላ category ጋር ግጭት እንዲፈጠርም ለማድረግ መንገድ ይከፍታል ማለት ነው ያ ሁልጊዜ ይሳካል ማለት ባይሆንም ሀብታሞች ብቻ የተቀመጡበት ይሄ ፊውዳል አብዮት ሊባል ይችላል whatever እና እንደዚህ አላለም አንድ category ውስጥ እንዲገባና በዛው በህብረተሰቡ መካከል ባሉ ልዩነቶች መካከል ያው የመፋጃ ምክንያት ሊሆን ይችላል ማለት ነው እንደገና ደግሞ ወዛደሩን ብቻም ካሳተፈ ብቻውን ያ ነገር successful የመሆን እድሉ አነስተኛ ነው የሚሆነው ማለት ነው እና ሌሎች እንግዲህ ያለፉትን ትግሎች ስንመለከት ስኬታማ ሊሆኑ እንዲህ ከቻሉበት ምክንያቶች አንዱ ምንድነው የተለያዩ የህብረተሰቡ ክፍሎች ማሰባሰብ መቻሉ ነውና በብዙ መልኩ positive የሆነ ሚና አለው። ይሄ በአንድ በኩል በተለያዩ position ላይ ያሉ ሰዎች መኖራቸው አካባቢያቸው ያለውን ማለት በስልጣን ላይ ካሉት ሰዎች ላይ influence የማድረግ አቅም ይኖረዋል ማለት ነው በተለያዩ ደረጃዎች ማለት ነው ለምሳሌ economically strong የሆኑ ሰዎች ይህንን movement join ካደረጉት መንግስት ላይ ጫና ማድረግ ይችላሉ ኢኮኖሚያቸውን ተገን በማድረግ ማለት ነው intellectual ኦችንም እንደዚሁ ይሄ እንትን የሚያካትት ከሆነ ኢንተሌክቹዋሎች ደግሞ እንግዲህ discourse ኦችን በሙሉ የሚፈጥሩ እነሱ እንደመሆናቸው መንግስት ላይ እንደዚሁ ተጨማሪ ጫና መፍጠር ይችላሉ ማለት ነው እንደገና ደግሞ የ grass root ኡ ይሄ ሰራተኛው ክፍል ደግሞ እንግዲህ ስራ ማቆም አድማ ምናምንም ብታደርግ ያው አብዛኛው ህዝብ ያው ከዛ መደብ ስለሚሆን የዛ መደብ መኖር ይሄ ነገር ያው more successful እንዲሆን ያደርጋል ማለት ነውና ያለፉትን ነገሮች ስንመለከት ለምሳሌ የህንድን ብንመለከት ይህን ትግሉን ይመሩ የነበሩ ሰዎች ብዙዎቹ middle class እና upper middle class ሰዎች ነበሩ እነ ጋንዲ ለምሳሌ lawyers ነበሩ እነ ኔሩ እነዚህ በሙሉ እንዲሁም እነ ጂና እነዚህ በሙሉ upper middle class እና higher class ውስጥ የነበሩ ሰዎች ናቸው ከዛ በኋላ ደግሞ በነሱ ስር ደግሞ ብዙ ሰዎችን ማሰባሰብ ችለው ነበረ ደግሞ ብዙ ጊዜ እንደምታውቁት ማንኛውም ትግል በተለይ ብዙ stake ያለው አላለም lose ቢያደርግ ብዙ lose ሊያደርግ የሚችል ማለትም ሀብት ያለው position ያለው ምናምን እንደዛ አይነት ሰዎች መስዋዕትነት ለመክፈል ዝግጁ በሚሆኑበት ጊዜ ሌላው አላለም ታች ያለው መስዋዕትነት ለመክፈል ሞል ዝግጁ ይሆናል። ምክንያቱም ይሄ ሰውዬ ብዙ ሉዝ የሚያደርገው ነገር እያለ ያን ሁሉ ትቶ የሚታገል ከሆነ እኔ ዋታ እኔ ምን ምንድነው ሉዝ የማደርገው ብሎ የሚል አይነት ስሜት ይሰማዋል ጊዜ መሪዎች በቆራጥነት ሲነሱ ተከታዩም በተመሳሳይ መልኩ ቆራጥነት የሚያሳይበት እንትን አለ እና ስለዚህ ለዚህ በጣም ለዚህ ትግል ስኬት ከፍተኛ ሚና ካላቸው ነገሮች መካከል አንዱ እንግዲህ ምንድነው ይህ ትግል የተለያዩ የህብረተሰቡን ክፍሎች ያቀፈ መሆኑ በጣም ከፍተኛ የሆነ ሚና አለው አሜሪካኑን civil right movement ብንወስድ ብዙዎቹ ትግሉን በመምራት ላይ ከፍተኛ ሚና የነበራቸው ሰዎች በተለይ በ intellectual ደረጃ ከፍተኛ ያው ደረጃ ላይ የደረሱ ብዙ እውቀትና ብዙ ትምህርት የነበራቸው ሰዎች እና ከዛ በኋላ ደግሞ ሌላውንም ሰው በቤተክርስቲያን በምናምን እያደረጉ ብዙ ሰው mobilize ማድረግ ችለው ነበርና ሁሉንም የህብረተሰብ ክፍል ያቀፈ ሁሉንም የህብረተሰብ ክፍል involve ያደረገ ነበር ማለት ነው እና ለዚህ ነው successful የሆነው ድካሚ ነው ደገት ነው ተራራ ሜዳ ቁልቁለት ነው ሸንተረር ነው ጋራ የበዛበት ሾ የሞላበት እግርሚያ ደሙ ጋሬጣ እንቅፋት አዳላት የሆነ ከመሬት የሚያፈርት ጥንቃቄ የሚሻ ማሰብ ሳናቋርጥ